ይሄኛው ግን የለም ምንዛሬው ጠፋባቸው መስለኛል ወላ ቱጃዲሉ አህል ኪታብ ኢላ ቢለቲ ሂየ አሕሰን የመጽሐፍ ባለቤቶችን አትጨቃጨቁ አትከራከሩ ኢላ ቢለቲ ሂየ አሕሰን በዚያች ቃል እንጂ በአማረች ቃል እንጂ እነሱ ከሚሉት ሻል ባለ ከእነሱ በአማራ እነሱ መጽሐፍ ባለቤቶች በቃ ከኛ የተሻለ ማን አለ? ከሙሳ በኋላ ምንም ነብይ የለም፣ ከኢሳ በኋላ ምንም ነብይ የለም፣ መሐመድ እንዲህ ነው ሊሉ ይችላሉ። አንተ ግን አትበል። አንተ ሙሳም ነቢይህ ነው፣ ኢሳም ነቢይህ ነው፣ ኑህም ነቢይህ ነው፣ አደምም ነቢይህ ነው። ሁሎችም ላ ፈርቁ በይነ አሐድን ሚን ሩሱሊህ የኛ ልዩነታችን እንደዚህ ነው። ለዚህ ነው ሰዎች እስከ ሙሳ ድረስ አመኑና ከእኛ ነቢይ በኋላ በአፈር ድሜ ይብላ ሁሉ ነቢይ ቀለጡ። እዚያ ላይ ቆማንት ናቸው። እስከዚያ ድረስ ያለውን በሙሉ ሊቀበሉ ዒሳን ሙሐመድን ዓለይሂ ሰላቱ ወሰላም ተቀብለው ካላመኑ ገደል ነው የሚገቡት። ይ ከመጣ ዒሳ መጣ። በዒሳን ሰዎች እኛ ዒሳ ነው ሌላ እንደው የሚሰማ በነቢይነቱም አይደለም ብዙ የሚያምኑ ዒሳ ያላባት ተወልዷል። የሆነ ነገር አለው ስለዚህ እኛ የምናርፈው የፈጣሪ ልጅ ነው ብለን ነው ለማንኛውም የፈለገው ብለው ከዚያ በኋላ ነቢይ አለሱ የለም ሀታ ነቢይ ነው ብለው እዚያ ይቆማሉ ነቢይነቱን አምነው አምላክነቱን እንኳን ሳይቀበሉ ነቢዩን አለ ሰላት ወሰላም ካልተቀበሉ አለቀታቸው አማ ላ የዒሳ ነብይነት እናውቃለን፣ ከየት እስከ የት እንደነበረ እናውቃለን። የሙሳ ነብይነት ከየት እስከ እንደነበረ እናውቃለን። ሁሎችም ነብያቶች ሲያስተምሩ ሲያስተምሩ ሲያስተምሩ እንዲሆነ አንዳንድ ችግሮች ሲፈጠሩ እንደገና ከሞቱ በኋላ ሌላ ነቢይ ሲላክ ቆይቶ ቆይቶ ነቢዩ ዓለይሂ ሰላቱ ወሰላም ተላኩ። ከነቢዩ በኋላ ዑለማዎች እንጂ ነቢያት አይመጡም አለ አላህ። ማ ካነ ሙሐመዱን አባ አሐድ ምን ሪጃሊኩም ወላኪን ረሱላ ላህ ወኻተመ ወኻተም አልነብይን የነቢያቶች መጨረሻ ነው። ከዚያ በኋላ ጉላም አህመድ ቃዲያኒ፣ ባህሪያ ምናምን የሚባል ቡድን ገደል ይግባ የለም እንዲህ ያለ ነቢ ከረሱል ዓለይሂ ሰላቱ ወሰላም በኋላ ማንም መልእክተኛ ነኝ ብሎ ቢመጣ ከዛብ ነው ብለውናል ነቢዩ ዓለይሂ ሰላቱ ወሰላም። መጥተዋል። እዚያ ሂንድ አካባቢ እኮ ብዙዎች አጭበረበሩ። የመን አካባቢም አንድ ሁለቱ ተነስተው ነበረ እነ እነ አንዚ ያጭበረብሩ ነበር ነቢይንን ብለው ሱዳኒውም አንዱ ሞክሮ ነበር ከኛ ከአፍሪካ ለምን ይቀራል ብሎ ይሆናል አዎ ለውሸት ምን ችግር አለው ጥንቆላ አጭበርበራለች ይህንዶችም በአህያም ያ ቃዲያኒም እንዲሁ ሰው ሲያጥሳ የተወሰነ ሰው እኮ ተከተለው የሚገርማቸው የሚያሳፍረው ማለቱ አይደለም እሱ አጃቢ ማግኘቱ ነው እሱ እኮ ተጠቃሚ ነው በመታጀቡ የሆነ ነገር በጉ ምናምን ይታረድለት ይሆናል ሀገር የሆራ ግን ይህ ተከታይ እኮ ከሳሪ ነው ምን ያደርግለታል لا تجادلوا أهل الكتاب የመጽሐፍ ባለቤትን አትከራከሩ አትጨቃጨቁ ኢላ ቢለቲ ያሕዘን በአማረ ምክንያቱም እናንተ የሚያምር ነገር ስላላችሁ መረጃ መስከት ስለምትችሉ ሁሉ ናስ ሒስና ለበዛ ባለቤቶች ብቻ አይደለም ለማንም ጥሩ ነገር እንድንል ተነግረናል ምክንያቱም ጥሩ ነገሮች አሉና እኛ እውነትን መናገር እንችላለና ጥሩ ጥሩ ማስተናገር እንችላለን መረጃ የሌለው ሰው ነው የሚቆጣው ሰዎች የሆነ ዕልም ላይ ምናምን ላይ ሲቆጡ ካየ ጠርጥር የሰውዬ መረጃ የለውም ማለት ነው እንደ ሼክ ማስተማር እችላለሁ አላሉ አሉ አይ በዕልም አትችልም ትንሽ ቁጣ ከጨመርክበት ግን ትችላለህ ግልጠት እያልክ እንዳንተ ጃይን መሰልኩ ምናምን እያልክ ተነጋካው አይጠይቅም በቃ ግን እስከ መጨረሻው ድረስ ተነጋግረህ ምናምን በጣም ከባድ ነው لا تجادل أهل الكتاب إلا بالتي هي ادعو إلى سبيل ربك بالحكمة والموعظة الموعظة الحسنة وجادلهم بالتي هي أحسن ሰደቡ ብለህ አትስደብ። ነብዩ ሰደቡ ብለህ አንተ የነሱን ነብይ አትስደብ። አምላህን ሰደቡ ብለህ የነሱን አምላክ አትስደብ። ይህን ሁሉ ቻል ነው የሚለው አላህ ኢለ ለዚነ ዘለሙ ሚንሁም ከመካከላቸው ግፈኞች ሲቀሩ ግፈኞችማ የሚገባቸው ይነገራቸዋል። እነሱ የአንተን ነጻነት በጣም የሚከለክሉ ከሆነ ኩርኩም ሁሉ ያስፈልጋቸዋል። እንዲህ ጧ ጧ ጧ በመዶሻ ያስፈልጋቸዋል። አንዳንዶቹ እነሱ የሚናገሩትን ዝም ስትላቸው አንተ አትናገር ይለዋል ለምን ከተናገርክ ታሸንፋለህ እዚህ ደረጃ ከደረሱ መልስ ይሰጣቸዋል የሚገባቸው መልስ ሊሰጣቸው ይገባል إلا الذين ظلموا منهم وقولوا بلوا آمنا بالذي أنزل إلينا وأنزل إليكم ስትከራከሩ እናንተ በቁርአን ካላመናችሁ እኛም በተውራት አናምንም አትበሉ። ወደ እናንተም ሆነ ወደ እኛ በወረዱት ነገሮች እናምናለን። ችግራችን ከመጽሐፋችሁ ላይ እውነት ከሰማይ የወረደው ብቻ ነው ወይስ አይደለም ነው? ላለመውረዱ እናሳያችሁ ነው። ካፖርቴ ይዘልና ምናምን ጳውሎስ እንዲህ አለ ነገሩ ነው። የካፖርቴ ጳውሎስ ካፖርት ምን ተውራት ጋር ምን አገናኘው? ደግሞ አንደኛው ስም የሆነ ክፍል ድረስ ነው። ሌላ ውስጥም ደግሞ እንደዚህ ነው። ለዚህ ነው እነ አሕመድ ዲዳት ረሕመቱላህ ተዓላ ዐለይሂም ረሕመተን ዋሲዓ አራሁንም ያሉት እነ ጻዲቅ በየትኛው ነው በጣም ቅዱስ ስትሉ የትኛውን ነው በየትኛው እናነጋግራችሁ ነው የሚሉት። እንዴት አውቋን ብትል ፈረንጅ ሀገር ብትል እዛ ገጠር ጎጃም ገጠር ባሌ ብትል አንድ ልቋም ቁርአን የተለያየ ነው። አንድ እኮ የተለያየ ቁርአን ነው አለ። እንዴት ነው ስለው ይሄ የተለያየ የለም ትልቁና ትንሹ ይሄው ልዩነት አያውቅማ ልዩነት ማለት አያውቅም አንዱ ደግሞ ፈረንሳይና እንግሊዝኛውን አመጣለ ይሄው የተለያየ ነው አንዳንድ ጊዜ የሆነ የሚያነጋግር ሰው በጣም ዝቅ ያለ ሲሆን ችግሩ ከባድ ነው እንዴት አድርገህ ታናግራለህ መለያየት ማለት ይሄ ሀላል ነው ያለውን ይሄ ሀራም ካለ እዚህ ላይ ያለውን ይሄ የለም ካለ ነው ተሻሽሎ የሚል ነገር አለ እኮ ተሻሽሎ የታተመ ብሎ ጽፏል። ተሻሽሎ ማንም ያሻሽለው ጉባኤ ቁስጥንጥንያ ጉባኤ ምናምን ገብቶ ያበላሸው። ለዚህ ነው አላህ ስብሓነሁ ወተዓላ ተውራትንም አውርዶ እንጂልንም አውርዶ ዘቡርንም አውርዶ ሰዎች እንጂ እየገቡ እያሻሻሉት የሆነ ነገር አጭር ያለው ላይ ረጅም፣ ቀይ ያለው ላይ ጥቁር መጨመር ሲፈልጉ ቁርአን ላወረደና ማንሽም አትፈለጊም እንጂ ቁርአን ለመጠበቅ ኢና ነሕኑ ነዘልነ ዚክረ ወኢና ለሁ ለሓፊዙን እኔ አውርጃለሁ ነው የሚጠብቀው። ዓለም በሙሉ ቁርአንን ነው የሚጠላው። አሁን የካፊሩ በሙሉ ላ ሙጅሪሙ ይሄ ሰው መግደል ምናምን የሚረብሸው በሙሉ ያን አይደለም። ቢችሉ ኑሮ ንጹሐን ነበር ከሰው ጭንቅላት ማውጣት ይፈልጉ። ስለዚህ ነው በጣም ትላልቅ ዘመን ባለስልጣኖች ቁርአን ይዘው ይሄ እስካለ ድረስ ምን ዋጋ አለው? መካ እስካለ ድረስ በቃ ምንም ልፋት አንችል ዋጋ የለውም። አዝሀር እስካለ ድረስ ፋይዳ የለንም። አንዱ የውጭ ጉዳይ ሚኒስትር ትልቅ ሰው ተብሎ የሚነገር የአንድ ሀገር ጠቅላይ ሚኒስትር ነው። ጠቅላይ ሚኒስትሩ ተነስቶ መካ አዝሃር ይሄ ቁርአን እስካለ ድረስ አሁን የምንለው ነገር ዋጋ የለውም ዝም ብለን ነው እና ምን ይሁን እነዚህ ደግሞ ሶስት ማንም ሁማ ተቀብሎ አናጥፋቸው አይልም እርግጥ አንዳንድ ጊዜ ደከም ሊል ይችላል ባለቤቱ አንዳንድ ጊዜ ደግሞ ይቀጥላል ቁርአንን አላህ ስለጠበቀው እንጂ ዑለማዎቹ ጠብቀው ተቋቁሞ ያዳሩት ነገር አልተላለም አንዳንድ ጊዜ ነው ዝም ብለ ብሎ ዑለማውን አቡን ዘግተው እንደፈለገው የሚጫወቱበት ጊዜ አለ ካፊሮች ግን ላ የዛሉ ቁርአኑ ባቂያ የኢትዮጵያ ሙስሊም የደረሰበት ስቃይ እንኳን ቁርአን ይዞ ሊገኝ አይደለም ሙስሊም ስም ይዞ ሊኖር እንኳን አልተፈቀደለት ነበር ሙሄ ተብሎ ነበረ መሐመድ ሙሐመድ ብሎ ስሙን ማስተዋወቅ እየፈራ ሙሄ ይባላለሁ መጨረሻው ግን ይኸው ሑፋዞቹ ዑለማዎቹ መሐዲሶቹ ያው ናቸው ያሉት وقولوا آمنا بالذي أنزل إلينا وأنزل إليكم وإلهنا وإلهكم واحد የኛም የእናንተም አምላክ አንድ ነው ማለት እናንተም ልታመልኩ የሚገባችሁ ማለት ነው እንጂ የምታመልኩት እሱ ነው ማለት አይደለም ሌላ አምልከው ነው እንጂ ታዲያ እሱን ቢያመልኩ ኖሮማ ምን ምን ያጋጨን ነበር ወኢላሁና وإلهكم الذي ينبغي أن تعلمونه واحد ونحن له مسلمون إن لنسو جسدنا إن أنت تنالش يقرأ رساتشو ለሌላ ትሰጣላችሁ ነው وكذلك أنزلنا إليك الكتاب ልክ እንደዚሁ የሚያብራራ አርገን ነው ወደ አንተ መጽሐፉን ያወረድ ነው فالذين آتيناهم الكتاب መጽሐፉን የሰጠናቸው ከነሱ ቀደም ብለው ከነበሩትን ሰዎች በትክክል የሰጠናቸውና ያነበቡት ዩእሚኑነ ቢ በቁርአን ያምናሉ በቁርአን ያምናሉ በመልእክተኛውም ያምናሉ ومن هؤلاء من يؤمن به ከእነሱ መካከል በነቢዩ ለ ሰላቱ ወሰላም የሚያምናሉ ሚን ሃኡላ ልሙሽሪኪን መን ዩእሚኑ ብህ ወፊዕለን አመነ ብህ ከሲሩን ወሚን ሃኡላ ማለት ከመኮች ከካህዲያን ከጣዖት አምላኪዎችም በአላህ ማን ነው በነብዩ የሚያምን አለ ወማ የጅሐዱ ቢአያቲና ኢላ ልካፊሩን የእኛን አንቀጾች የሚያስተባብር የለም ከሃዲያን እንጂ ከሃዲዎች ናቸው የእኛን አንቀጾች ሊቀበሉ ያልታደሩ ወማ ኩንተ አልነበርክም አለ አላህ ስብሓነሁ ወተላ ወማ ኩንተ አልነበርክም ተትሉ ሚን ከዚህ በፊት ከቁርአን በፊት አልነበርክም የምታነብ አልነበርክም ሚን ኪታቢ መጽሐፍ የምታነብ አልነበርክም ከሌላ መጽሐፎች ስታነብ ስታነብ እውቀትህን አዳብራ ይህንን ቁርአን አንተ የጻፍከው አይመስልም ወላ ተኹጡሁ ቢየሚኒ መጽሐፍን በእጅም የምትጽፍ አልነበርክም ነቢዩ አለ ሰላት ወሰላም ኡምይ ናቸው ኡምይ ማለት የማይጽፍ የማያነብ ጽሁፍ ማንበብ የማይችል የማይናገር ማለት አይደለም ጽሁፍ ማንበብ የማይችሉ ናቸው ነብዩ አለ ሰላቱ ወሰላም መጻፍ አለመቻላቸው የተጻፈን ማንበብ አለመቻላቸው ትልቅ ክብራቸው ነው። ከዓለም ሕዝብ በሙሉ የተለዩበት የነቢዩ አለ ሰላቱ ወሰላም ክብር ማንም የማይደራደራቸው አለመጻፍ አለማንበባቸው ነው። አንዳንዱ አለመጻፍ አለማንበብ ክብር ነው ብላችሁ ተዋራላችሁ ይላል። አዎ ለመሆኑ እኮ ማስረጃ አቅርበናል እኛ ነቢዩ አለይሂ ሰላቱ ወሰላም ቢጽፉ ቢያነቡ ኖሮ ይሄ ቁርአን እሳቸው ናቸው የጻፉት ተብሎ እስከ መጨረሻው ድረስ ክርክሩን አንችለው በቃ ሲያደርቁን ነበር ነው ነቢዩ አለይሂ ሰላቱ ወሰላም በይነ ዙመላኢ ወአህሊሂ እንደማይጽፉ እንደማያነቡ ይታወቃል። በገሃድ እኮ ነው ድርድር ላይ ተቀምጠው የሑደይቢያ ያለ እዚህ ሽመይሲ ላይ ድርድሩ ሲካሄድ ናጻፍ ውሉ ሊጻፍ ናጻፍ ተባሉ አለይ للشر قلت له علي بل هل ولا يذهب يرنو النبي عليه الصلاة والسلام هذا ما صالح عليه محمد رسول الله زعماء قريش يا الله ملكتني يا محمد كقريش الجرى يتسمع بابت دبداب بينه وبل قالوا طابوا علي هذا ما صالح عليه محمد رسول الله محمد ده محمد رسول الله እያንተ ያለ አመለዘኛ መሆንክን ብታቅ ነው ብናቅ ታዲያ ሁሉ ክርክር ይመጣ ነበር እንዴ ስላላወቅናል ይህ ሁሉ ክርክር ጭቅጭቅ የገባ ስለዚህ ሰርዝ ምን ልበል በምታውቅህ ነዋ አንተ ማን ነበርክ ድሮ መሐመድ አባትህ ማን ነው አብደላህ መሐመድ ብን አብድላህ ብለህ ወላሂ እናንተ ብትክዱ ምን አላህ መለክተኛ ለመሆን እርግጠኛ ነኝ አሉት። እኛስ አይመለከተንም። እሱ ስላላመን ነው አሁን ይሄ ስምምነት ይሄ ደብዳቤ ከመካም ይከለከልን። ስለዚህ ትፈልጋለህ ስምምነቱን ሰርዝ፣ በጅል ያፈርስ ነው አለች ቀዳዳ ፈልጎ ሰርዝለት አሉት። ወላሂ አላጠፋሩ ምንም ረሱሉላህ የሚለውን አጠፋለሁ አላደርገውም። ምን ያርጉት ነቢዩ ስላ ስለም አንተ አሉት እሺ ይሄው እንዴ ታገኙታለሁ አያውቁም እኮ ራ ሲን ዋው ላም ምናምን የት ላይ እንዳለ አያውቁም አንዳንዱ እኮ እኔ እንኳን ይችን አውቃለሁ እያለች ነው አሁን በሆኑ ጊዜሳቸው አያውቁም አዎ አያውቁም አያውቁም ረሱል እቺ ፊደሏ የት እንደሆነ የትኛዋ ራ ፊደሏ እንዴት እንደሆነ እንደምትጽፍም አይሞክሩም እሳቸው ኧረ አልይ እባክህ አሳየኝና ችግሩን እንድታውን ጨርሰው ከየት ከየት እንደሆነ እኔ አብሰዋለሁ ብቻ ንገረኝ እሺ እስከዚህ ነው ትእዛዛቸውን እምቢ ማለት የለበትም አለበለዚያ ወህይ ይወርዳል አልይንም አይምርም እኮ አላህ ያ ጻፍ ሲባል አንብር ሲባል አጥፋ ሲባል እምቢ ያለ ቢላቸውና እስከ ዓለም ፍጻሜ ድረስ የሚቀራባቸው ወህይ ይወርዱ ንገረኝ እሺ በቃ ከዚህ እስከዚህ ረሱሉላህ የሚለው ነው አላቸው ስለዚህ ሰረዙለት ይኸው አጠፋው አዎ ከርትል ነቢዩ አለይሂ ሰላቱ ወሰላም ከዚህ ቁርአን በፊት ኪታብ ሲያነቡ ሲያነቡ እውቀታቸውን አዳብረው ምናምን ልምድ ወስደው አይደለም ሲጽፉ ኑረው አይደለም ታዲያ ከአላህ የመጣ መሆኑን በግልጽ ለማሳየት ነው وما كنت تتلو من قبله من كتاب ولا تخطه بيمينك فكان يجي النصف ما لبرم إذا عندي كل بيهن على الله لو كنت تقرأ كتابا من قبل هذا القرآن لو كنت تكتب كتابا بيمينك لارتاب المبطلون አጥፊዎቹ لا يا ያገኙ ነበር بل هو آيات بينات قلت اهون አንቀጾች ናቸው قرآن ውስጥ في صدور الذين أوتوا العلم وكتوا እውቀት ከተሰጣቸው ልብ ሰጠው የሚገቡ ግልጽ አንቀጾች ናቸው። ወማ የጅሐዱ ቢአያቲና ኢላ ዛሊሙን ተአምሮቻችንን የሚያስተባብል የለም ግፈኞች ካልሆኑ በስተቀር አለ አላህ ሱብሓነሁ ባለቤቶችን ማስተማር አስፈላጊ ነው፣ ግን በአግባቡ ነው። ዝም ብሎ ማንም ሰው እየሄደ በየሻይ ቤቱ መጨቃጨቅ አግባብ አይደለም። ኢላ ቢለዚ አሕሰን ነው ያለው አላህ ጥሩውን ማስረጃ ጥሩውን የማስተማር ዘዴ ሊያስረዳ የሚችለው የሚያውቀው አሊሙ ነው እንጂ ዝም ብሎ ጃሂል የራሱ አያቅ የማያቀር ሰው ይዞ ለማደናገር አስተምራለሁ ብሎ መቀበል የለበት የመጽሐፍ ባለቤቶችን ስለ ሃይማኖት መጠየቅ ክልክል ነው ቀሳውስቶችን ስለ ሃይማኖት ጠይቀ ስለ አላህ ምን ትላለህ ስለ ነቢዩ ምን ትላለህ አስፈላጊ አይደለም لا تسألوا أهل الكتاب عن شيء فإنهم لن يهدوكم وقد ضلوا እነሱን ምንም ነገር አትጠይቋቸው ለራሳቸው ተሳስተው ተደናግረው ያሉ ሰዎች እናንተን ቀና መንገድ ሊወስዷችሁ አይችሉምና ፋቅዱ ሸይ ላ ዩዕጢ ለራሱ የሌለው ምን ይሰጣል طيب إما أن تكذبوا بحق أو تصدقوا بباطل እነሱ ጋር መወያየት እነሱ እንዲያስተምሯችሁ ከፈለጋችሁ ወይ እውነት ታስተባብላላችሁ ወይም ደግሞ ባጢል ነገርን እውነት አስመስለው ጭንቅላታችሁ ውስጥ ያስገቡባቸዋል። ወደ እስልምና የሚመጡ ሰዎች ጋር ጊዜ ጥንቃቄ ያስፈልጋል የምንለው እነዚህ ነው። በትክክል እምነቱን ተቀብለው ይመጣሉ። ግን አንዳንድ ጊዜ ተብሎ ለማስተማር ሲጀምሩ የሚጠቅሷቸው ጥቅሶች እነዚያ ትዝ ይሏቸዋል። የሃይማኖት ነገር ነው ያኛው ማለት እንዴ መጾም ነው መስገድ ነው መጸለይ ነው ምናምን ነው በሚል ብቻ አንዳንድ ጊዜ የመጽሐፍ ጥቅሶች ይከብዳሉ በቁርአን ተፍሲር ላይ ራሱ እስራኤልያ ሰርጾ ገብቶ ጭሷዎችን አንዳንድ ጊዜ ገደል ሲያስገባቸው የነበረው የዚህ አይነት ነው ሰልመው የመጡት እና ነሳራዎች ቁርአንና መጽሐፍ ቅዱሶችን ለማቀራረብ ወከው እዚያ ያሉትን ጥቅሶች ዝም ብለው ጻፉት እዚህ ተፍሲሩ ኪታብ ላይ ከዚያ በኋላ ሰው እውነት መሰለውና መቀሶስ ጀመረ منع تصديق أهل الكتاب أو تكذيبهم የመጽሐፍ ባለቤቶችን ጭራሽ እነሱ የሚሉት ባጢል ነው ብሎ ደግሞ ያላችሁት በሙሉ እምነት ጋር ግንኙነት የለውም ብላችሁ አታስተባብሏቸው ያሉትን ሁሉ ደግሞ የሃይማኖት አካል ነው ብላችሁ አትመኑ ነቢዩ አለይሂ ሰላቱ ወሰላም ምን አሉ فلا تصدقوهم ولا تكذبوهم وقولوا آمنا بالذي أنزل إلينا والذي أنزل إليكم እኛ እናንተ ያላችሁትን ሙሉ በሙሉ የአላህ ቃል ነው ብለንም አንቀበልም አይደለምም ብለንም አናስተባበልም። እኛ የምናምነው ወደ እኛ የወረደውንም እናንተ ላይ የወረደውንም እናምናለን ነው የምንለው። ስለዚህ የወረደ መሆኑ ከተረጋገጠ እውነትም የአላህ ቃል ነው። ቁርአን ወደፊት ሊሆን የሚችሉ ነገሮችን በግልጽ አስረድቶናል፣ በግልጽ አስተምሮናል፣ በግልጽ ነገረን። የአላህ ቃል መሆኑ ትልቅ መረጃ ነው ወደፊት እንዲህ ይሆናል አለንና ሆነ ወደፊት መሆን የሚችለውን የሚያውቀው አላህ ብቻ ነው ስለዚህ أنه وحي من الله تقرير صفة الأمية في النبي صلى الله عليه وسلم كما هي في الكتب السابقة በቀደምት መጽሐፍቶች ውስጥ የነቢዩ ባህሪ እንደተገለጸ የማይጽፍ የማያንብ ሰው ይመጣል ነቢይ ይመጣል ተብሎ እንደተነገረ ሁሉ قرآن موسى النبي صلى الله عليه وسلم ما كنت تتلو من قبله من كتاب ولا تخطه بيمينك إذا لارتاب المبطل بمالت النبي صلى الله عليه وسلم يما يشفى يما ما نبون جنبون وقالوا قالوا لولا أنزل علي آيات من ربه كالله كجيسه تأمرس لمن على الورد لتمالو قل ኢነመል አያቱ ዒንደላህ ተአምሮች ከአላህ ዘንድ ለሚወርዱት ወኢነማ አነ ነዚሩ ሙቢን እኔ ግልጽ አስተማሪ ነኝ እንጂ ከዚያ ሌላ የፈለጋችሁትን ይህንን ጋራ አፈራርስልን፣ ይህንን ወርቅ አድርግልን፣ ይህንን ውሃ አፍልቅልን አቅሜ አይደለም በላቸው። እነማ አነ ነዚሩ ሙቢን አወለም የክፊህም አይበቃቸውም። አሁንም ተአምር አሳየን ይውሃል አይበቃቸው አይበቃቸውምን? አና አንዘልና አለይከ ልኪታበ ዩትላ አለይህም በአንተ ላይ መጽሐፍን ማትችል ማንበብ ማትችል ሰው ላይ በእነሱ ላይ የሚነበብ መጽሐፍን ቁርአንን አውርደንላቸው አይበቃቸው ነበር? እነ ፊ ለረሕማ በዚህ ውስጥ የአላህ ርህራሄ አለበት። ወዚክራ ሊቀውም ዩሚኑን ለሚያምኑ ሰዎች ማስታወሻም አለበት። ቁል በላቸው ከፋ ቢላሂ በይኒ ወበይነኩም ሸሂደ በእኔና በእናንተ መካከል ምስክርነት በአላህ ይብቃ አላህ በቂ ነው ሌላ መሰካሪ አያስፈልግም ያዕለሙ ማ ፊ ሰማዋት በሰማያትና በምድር ውስጥ ያሉ ነገራትን በሙሉ ያውቃል ወለዚነ አመኑ ቢልባጢል እነዚያ በባጢል ያመኑና ወከፈሩ ቢላህ በአላህ የካዱ ኡላኢከ ሁም ልካፊሩን የከሰሩ በትክክል መንገድ የተሳሳቱ ማለት እኒህ ሰዎች ናቸው ይለናል አላ ስብሓን ወተላ የነቢዩ አለ ሰላቱ ወሰላም ነቢይነት ምንም የሚያጠራጥር እንዳልሆነ በግልጽ አስተምሮናል አላ የነቢዩን አለ ሰላቱ ወሰላም ታላላቅ ተአምራቶች ሁሉ የበላያቸው የምንለው የቁርአን መውረድ ትልቁ ተአምራቸው እንደሆነ ነግሮናል ነቢዩ ዓለይሂ ሰላቱ ወሰላም በሐዲሳቸው ምን አሉ ማ ሚን ነቢይን ኢላ ኡትየ ማ ዓለይህ ማ ዓላ ምስሊህ አመነ ልበሸር የትኛውም ነቢይ የዘመኑን ህዝብ ሊያሳምንና የበላይነቱን ሊያረጋግጥለት የሚችል ተአምር የተሰጠው እንጂ ማንም አልተላከም አሉ وكان الذي أوتيته وحيا أوحاه الله إلي لن يجن يتسطهت يورد لي قرآن نو تأمري فأنا أرجو أن أكون أكثرهم تابعا يوم القيامة ቁርአን ደግሞ እስከ ዓለም ፍጻሜ ድረስ የበላይ መጽሐፍ በመሆኑ ከነቢያቶች ሁሉ ተከታዩ ብዙ የሆነ ነቢይ እኔ ልሆን ተስፋ አደርጋለሁኝ ይላሉ አልቁርአን ልከሪም ረሕመቱን ወዚክራ ቁርአን ረሕማ ነው ለሰው ልጅ ለሰው ልጆች ትልቅ ርኅራሄ ነው ሰው ጥሩ አንድ ገጽ ሁለት ገጽ እንኳን የሆነ ምክር ከጻፈለት በጣም አማረሰው ምክር ይላል ሰላሳ ጁዝ ቁርአን ለሰው ልጆች የሚመክር ያወረደ ቁርአን ቁርአን ያወረደ አላህ ትልቅ ረሕመት አውርዶልን ያለው አልቁርአን رحمة وذكرى وعظة للمؤمنين وبمن نزل عليه الله سبحانه وتعالى يسول جوتين لمكربات يا وردو تلك مصاب كهديا በዱንያም ሆነ በአኼራ መንገድ የተሳሳቱ የጠፋቸው የተደናገሩ ቁጥሮች እንደሆኑ በግልጽ አይተናል። ስለዚህ እነሱን ተከትለን እነሱ የገቡበት ቦታ እንገባለን ብለን ልንደርቅ አይገባል። ወየስተዕጅሉነከ ቢልዓዛብ በቅጣት ያጣድፈዋል። መቼ ነው የሚመጣው እያሉ ወለውላ አጀሉን ሙሰማ ድሮውኑ የተቀጠረበት ቀን ባይኖር ኖሮ ለጃአሁም ልዓዛብ